السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام تمام على النبي الآمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين مستمعي الأكارم نتدارس اليوم من كتاب بلوغ المرام من أدلة الأحكام من حديث 454 في كتاب الجنائز إن شاء الله تعالى كبلوغ المرام 454ኛው ሐዲስ ላይ እንነሳለን መተን የሚቀራ ሰው فلا تفضل مشكورا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد صلى الله عليه وسلم وعن بريدة رضي الله تعالى عنه في قصة الغامدية التي أمر النبي صلى الله عليه وسلم برجمها في الزنا قال ثم أمر بها فصل عليها ودفنت رواه مسلم طيب وعن بريدة رضي الله تعالى عنه في قصة غامدية التي أمر النبي صلى الله عليه وسلم برجمها في الزنا قال ثم أمر دلي عليها ودفنت رواه مسلم እንግዲህ በጥፋት ዝሙት በቀጥቅጦ የሚገደል ተቀጥቅጣ የምትገደል ያው ሸሪዓ ያዘዘው ግዴታ ቢፈጸምባቸውም ሶላተል ጀናዛ ከመስገድ የሚከለክል ነገር የለውም የሚያሳየው طيب ሙህሰን ሆኖ አግብቶ የሚያጋግብታ የምታግዝ ሙሰሩ ተቀጠቀጡ ተገደሉ በጀናዛው ላይ ግን ሶላት ሰገድባቸዋል የፈለገው እና ከቡረይዳ ተዘገበ ቡረይዳ ረጅሙን ሐዲስ ይዘግብ في قصه الغامديه غامديه ስለሆነችው ከጋሚዲ ዘር የሆነችው ሴት ተቀጥቅጣ በተገደለች ሰዓት ስላለው ታሪክ ሲናገር አለት ያቺ ሴት አመረ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያዘዙባት የሆነች ቢረጅሚሃ በመቀጥቀጥ እርሷን በመቀጥቀጥ ምክንያቱ ፊዚና ዝሙት በመስራቷ ምክንያት ተቀጠቀጠች ተገደለች ነው ቃለ አለ ዘጋቢው ثم امر بها ከዛም አዘዙና ትእዛዝ አስተላለፉና በሷ ጋሚዲያዋ ዙሪያ فصلي عليها صلاه الجنازه ተሰገደባት فصلي ተሰገደ عليها እርሷ ላይ ወዱፊነት ከዛም በኋላ في مقابر المسلمين ከሙስሊሞች መቃብር ተቀበረች ይለና ጋሚዲያ የሚለው ጋሚድ የሚባል ቀቢላ ነገድ ወይም ጎሳ ናቸው ጋሚድ ይባላሉ ቀቢለቱ አዝድ ወይም አዝድ አዝድ ከሚለው ነገር የሚወጣ ነው ቀቢለቱን ተቂቡ في جنوب المملكه በሳውዲ አረቢያ ደቡብ በኩል የምትኖር የሚኖሩ ቀቢላዎች ናቸው ወዓሲመቱ ቁራሃ አልባሃ አሁን አልባሃ የሚባለው አካባቢ ማለት غامديه ማለት انها جاءت للنبي صلى الله عليه وسلم ወደ ነብያችን መጣችና واعترفت على نفسها ማንም ሳያጋልጣት ዝሙት እንደሰራች ራሷን አጋለጠች ምክንያቱም ወንጀሉን ፈጽመዋለች አላህ እንደሚያያት ታውቃለች ስለዚህ ሸሪዓ የሚያዘው እርምጃ ተወስዶባት ወደ አኺራ መህር ነው የፈለገችው እንጂ አድበስብሳ መህር አልፈለገችም እና ስትመጣ አጋጣሚ ነፍሰ ጡር ነበረች አርግዛ ነበር ያረገዘችም ከዛው ከዝሙት ነው ይሄው ሰርቻለ ስትላቸው ስትወልጅ ነው የተሏሏት ይሰማል አይደል ስትወልጂ ነይተሉ አሁንማ ነፍሰሽ ቀጥቀጥና መግደል ማለት በውስጥሽ ያለውን ሽልም መግደል ነው የሚሆነው ስትወልጂ ነው ያሏት እሺ ብላ ሄደች ወልድኩ ያ ረሱላህ አለቻቸው ልጁ ልጁ እስከሚያስል ጠብቅ ያሏት ጡት ጠብቶ እስከሚጨርስ ጠብቅ ያሏት እሺ አለች ከዛ መጣች የሚያጅብ ሆኖ ካቋሟ ነቃ አለችም ልጇን እንዲያስጣለች ነገረቻቸው ያው ወተትቶ ምግብ መብላት ጀምሯ ስትላቸው ተቀጥቅጣ እንድትገደል አዘዙ ወረጁ ሆረሙ بالحجاره حتى الموت ያው ሰውነቷ ልብሷ እንዳይጋለጥ ክር ነገር ገመድ ነገር ይጠመጠምና ጉሬ ውስጥ የሚያስገቧቸው ጉርጓድ እዛ ላይ ድንጋይ የወረወሩ በድንጋይ እየመቱ ሩሃቸው እስከሚወጣ ቅጣቱ ከባድ ነው ለእንስሳ ቋሚ የሚከብድ ነገር ነው ለምንድነው አላህ ዝሙት የሚባል ከምድር ገጽታ ላይ ማጥፋት ይፈልጋል በዛ አይነት ሰው ሲገድል አይቶ የዛ አይነት ህግ የሚፈጸምበት ሀገር ላይ ማንም ዝሙት አይሰራም ለዚያ ነው እና ተቀልቅታ ተገድላለች ከዚያም በኋላ ሶላተል ጀናዛ ግን ተሰግዶባታልና በረጅም የተገደለ ሰው በቂሷስ የተገደለ ሰው ሶላተል ጀናዛ ይሰገድበታል ነው ቀጥሉ وعن جابر بن سمورة رضي الله عنه قال أوتي النبي صلى الله عليه وسلم برجل, برجل قتل نفسه بمشاقص فلم يصلي عليه رواه مسلم طيب وعن سمورة رضي الله عنه قال أوتي النبي صلى الله عليه وسلم برجل قتل نفسه بمشاكس فلم يصلي عليه رواه مسلم ያሁኑ ደግሞ ራሱን ያጠፋ ሰው ራሱን ያጠፋ ሰው ነበረና ነብዩ አለይሂ ሰላቱ ወሰለም እንዳልሰገዱበት የሚያሳይ ሐዲስ ነው ሐዲሱ ጃቢር ኢብኑ ሰሙራ رضي الله عنه قال أوتي النبي صلى الله عليه وسلم برجل ነብያችን ጋር የሆነ ሰውዬ ይዘው አስመጡ የሆነ ሰውዬ ወደ ነብያችን አመጡት ማለት ነው ያው ሙቷል ሬሳ ነው ቃተለ ነፍሰሁ ራስን ያጠፋ የሆነ ቢመሻቂስ مشاقص جمع مشقص ጦር ነው ነስሉን عريض ጦር ታጋላችሁ በጦር ራስን ያጠፋ ሰው ነው እንደ ቢላዋ ያለው ነው ስለት ያለው ነው ጎራና ወል በሁለቱም ስለት ያለው ነው እሱ ላይ እሱን አቆመና ሆዱን አስገባው እሱ ላይ ሲወርቅበት እንዳለ ህይወቱን ያጠፋዋል እና ራስን ያጠፋ ሰው ነው በጦር ከዚያስ ተሰገደበት ሰገዱበት ፈለምሰል عليه ነብዩ አለይሂ ሰላቱ ወሰለም አልሰገዱበትም አሁን አልተሰገደበትም አይደለም አልሰገዱበትም ማለትና አልተሰገደበትም ማለት ይለያያል እሳቸው አልሰገዱበትም ሌላው ህዝብ ግን ሰግዶበታል ያው እናንተ ሰገዱበት ብለው እሳቸው አልሰገዱም ነብዩ አለይሂ ሰላቱ ወሰለም ሰው ሳይሰሩ ቢከቀሩማ ከባድ ነገር ነው ብሎ ሁሉም ከዚህ ነገር እንዲታረም ነው ያገር መሪ ያገር አስተዳዳሪ የሆነ ሰው ራስን አጠፋ ሰው ላይ መስገድ የለበትም እንዲታረም መሻይኾች ታላላቅ ሰዎች ሊሰግዱበት አይገባም ተራው ሰው ግን ይስገድበት ሁለቱ ሐዲሶች ያለፈው የጋሚድያው ያሁኑ ራስን ያጠፋው ሰውዬ የተወሰነ አንዳንድ ክላፎች አሉና እንያቸው የመጀመሪያው ሐዲስ የሚያሳየው በሐድ ተገደለ ሰው ላይ በእርምጃ ተገደለ ሰው ላይ ነብዩ አለይሂ ሰላቱ ወሰለም አዘዋል ሱሐቦቻቸውን ይሰገድ እንዲሰግዱበት ማለት ነው ከዚያም ሙስሊሙ ቀብር እንዲቀበር ጋሚዲያ እንደዛ ያደረጉት ለምሳሌ ምንድነው የሚለው አነሁ ሰለላሁ ዐለይሂ ወሰለም ሰላ ዐለይሃ ራሳቸው ሰግደዋል ወጃት الروايه الاخرى ان النبي كان صلى عليها بنفسه ራሳቸው ሰግደውባታል ነው የሚለው ቅድሟን ጋሚዲያዋ ሌላው አሰላቱ على الجنازه فرض كفايه ሶላተ ጀናዛ መስገድ ፈርዶ ኪፋያ ነው ከፊሉ ከሰገደበት ለከፊሉ ይሰግድለታል አንድም ሰው ካልሰገደበት ሁሉም ወንጀለኛ ይሆናል ማለት ነው ፈርዶ ኪፋያ ማለት የተወሰኑ ሰዎች አራት ሙሉ አምስት ሙሉ ከሰገዱበት ሌላው ሰው ወንጀለኛ ይሆናል طيب صلاه الجنازه من اجل العبادات ከኢባዳ ትልልቅ የሚባሉት ነው ሰላት ጀናዛን በመስገድ ትልቅ አጅር አለው ትልቅ አጅር ያለው ጉዳይ ነው ሁለተኛው ሐዲስ ደግሞ የሚያመለክተው 455ኛው ሐዲስ ማለት ነው አነ መን ቀተለ ነፍሰህ ራሱን ያጠፋ ሰው فقد ارتكب جرما كبيرا ትልቅ ወንጀል ሰርቷል ስለዚህ የአገር መሪ የሆኑ ሙፍቲዎች ሊቃውንቶች ሊሰግዱበት አይገባም ለምን ለሌላው ግሳጼ ምክር ይሆን ዘንዳ ነገር ግን ተራው ሰው ይስገድበት ነው ለምን لانه بعمله هذا በዚህ በመጥፎ ድርጊቱ ካነ من العصا አመፀኛ ሆኗል طيب አመፀኛ የሆነ ሰው ደግሞ አህወጅ ወአህ አህወጅ ወአሐቁ بشفاعه المسلمين የሙስሊሞችን ሶላት ከማንኛውም ከየትኛውም ጊዜ በላይ ያስፈልገዋል ስለዚህ ቢያንስ ሰላሳ ይስገድበት ማለት ነው الصلاه على الاموات شريعه ثابته ثبوتا اوضح من شمس النهار እንግዲህ የሞቱ ሰዎች ላይ መስገድ ሸሪዓችን ያጸደቀው ግልጽ የሆነ ጉዳይ ነው በነብያችን ጊዜም ሆነ ከዛም በኋላ አንድም ሰው ላይ ሙስሊም ሆኖ ሳይሰገድበት አይቀበርም ነበር ይላሉ أن النبي صلى الله عليه وسلم ما ترك الصلاة على أحد إلا على الغالي وقاتل نفسه ነብያችን አልሰግድም ያሉት አንደኛ ራሱ የገደለ ሰው ላይ ነው ሁለተኛው ጦር ሜዳ ላይ የተገኘውን ገኒማ ወይም ንብረት ሳይከፋፈል ቀድሞ የሰረቀ ሰው ላይ ጉሩ ሁሉ ላደረገ ሰው ላይ ማለት ሳይከፋፈለው ሰለሰው ጋሊ ጋሊባ ሰውየው ሙስሊም አይደለም ውስጡ እስላምን አይቀበልም ዛሂሩ ግን ሙስሊም ነኝ እያለ ከሙስሊሞች ጋር ይሰግዳል ይጾማል ይሄ ሰው ምን ይሁን እኛ ይሆዳናቅ የልባናቅ ዛሂሩ ነው የምናቀው ዛሂሩ ሲሰግድ ሲጾም ካየነው ይሰገድበታል ነው ፋሲቅ የሆነ ሰው ወንጀለ ብዙ የሆነ ሰው ማለት ነው የሸሪዓን ህግ የማያከብር ብዙ ጥፋቶችን የሚያጠፋ ሰው ፋሲቅ ይባላልና ለፋሲቅ ላይም ሙስሊም እስከሆነ ድረስ ይሰገድበታል ነው እምነቱ አለው ግን ወንጀሎችን ይፈጽማል ሆን ብሎ ይሰገድበታል ለምን ሰሉ على من قال لا اله الا الله من استقبل قبلتنا وصلى صلاتنا نصلي عليه وندفنه ያው እኛ ጋር የሰገደ ወደኛ ቂብላ የዞረ ቢሞት ይሰገድበታል ወንጀለኛ ሰው ላይ መሰገድ የለበትም የሚሉ ዑለሞች አሉ በተለይ ሐነፊዮች እንደዛ ይላሉ ለምሳሌ ሽፍታ የሙስሊም ሽፍታ ቢኖር خرجوا عن طاعه الامام بغير حق ያለ አግባብ ከአገሪቱ አስተዳዳሪ ከሙስሊሞቹ አስተዳዳሪ ያመጹ ማለት ነው መንገድ ላይ ሆነው ሸፍተው ያው መኪና ያስቆሙ ሰው ያስቆሙ የሚዘርፉ ማለት ነው ያለፈ ገደመው በዙልም ላይ በበደል ላይ የሚተባበሩ ቡድኖች ኃይል እየተጠቀሙ ሰውን የሚያጠቁ አልሙካቢሩነ ቢልሙድን ወልቁራ ቢስላ በከተማም ሆነ በገጠር መሳሪያ ይዘው ማን ይነካናል የሚሉ ጦር የሚመዙ ከሙስሊሙ فهؤلاء يغسل ቢሞቱ ይታጠባሉ ወላ يصلى عليهم አይሰገድባቸውም ኢሃነተ ለሁም ጂሃ በጂሃድ የሞተ ሰው አይታጠብ ነበር አይደለ እነዚህ ግን ይታጠባሉ ሙጃሂዶች አይደላችሁም ለማለት ደግሞ አይሰገድባቸውም ኢሃነተ ለሁም እነርሱን ዝቅ ለማድረግ ለሌላው ደግሞ መመከሪያ የሆኑ ዘንድ አይላል ማልክያዎች አይ ان الامام لا يصلي على من قتل في حد القصاص በሐድም ሆነ በቂሳስ ያው ሰው በመግደል ምክንያት የተገደለ ሊሆን ይችላል ወይም ደግሞ ተቀጥቅጦ የተገደለ ሊሆን ይችላል በዚና ኢማም የሆነ ሰው ሊሰግድበት አይገባም ለምን ነብዩ አለይሂ ሰላቱ ሰላም ማይዝ ለሚሰሊ ለሚሰሊ على ማይዝ የሆነ ማይዝያ ሴት ነበርችና እሷ አልሰገዱባትም ሌላውን ሰው ደግሞ አትስገዱ ብለው አልከለከሉምና ይላሉ አላየሃል ራስን ማጥፋት በጣም ከባድ ወንጀል ነው ግን ይበቃል የሚል አቋም እስካልወሰደ ድረስ ሰዎች ሊሰግዱበት ይችላሉ ነው ኢማም የሆነ ሰው ግን ዋና መሪ የሆነ ሰው ግን ሊሰግድበት አይገባም ለሌላው ግሳጽና ምክር ይሆን ዘንዳ ነው صلوا على صاحبكم فانه غل في سبيل الله በአላህ መንገድ እየታገለ ባለበት ሰዓት ከተገኘውን ንብረት ሳይከፋፈል ሰርቋልና እኛ ሰግድበን ስገሩበት ብለዋል የአሁኑም ሐዲስ ራስና ጠፋ ሰው ላይ ኢማሙ መስገድ የለበትም ፈለም ሰሊ አለይሂ ያለው ሌላው ሰው ቢሰግድ ግን አይከለከለም ነው መሆንም ያለበት ይሆነው እሺ ቀጥሉ وعن ابي هريره رضي الله عنه قال قصة عن أبي هريرة رضي الله عنه في قصة المرة التي كانت تقوم المسجد قال فسأل أن سأل النبي صلى الله عليه وسلم فقالوا ماتت فقال أفلا كنتم أفلا كنتم تنتموني أنهم فكأن أمرها فقال دلو دلوني على قبرها فدل فدله فصلى متفق عليه وزاد ثم قال إن هذه القبور ممنوعة, ممنوعة ظلمة على وإن وإن الله ينور بثلاث عليه بثلاث عليه وعن أبي هريرة رضي الله تعالى عنه في قصة المرأة التي كانت تسجد فسأل عنها النبي صلى الله عليه وسلم فقال ماتت فقال أفلا كنتم آذنتموني فكأنهم صغروا أمرها فقال دلوني على قبرها فدلوه فصلى عليها متفق عليه وزاده مسلم ثم قال إن هذه القبور مملوءة ظلمة على أهلها وإن الله ينورها لهم بصلاتي عليهم كأبو هريرة تزجب ፊ ቂሷቲል መርአቲ ስለ ሴትዮዋ ታሪክ አለቲ ያቺ ሴት ካነት የነበረች ተቁሙል መስጂድ ማለት ተነظፉል መስጂድ ማለት መስጂዱን ትንከባከብና ታጸዳ የነበረች የመስጂድ ዘበኛ ትመስላለች ሞተችና አጋጣሚ ለነብዩ አለይሂ ሰላቱ ወሰለም ሳይነግሯቸው ለዚህ ለተራሰው ነብዩን እናደክም ነው እንደብለው ሌሊት ወስደው ቀብረዋት መጥተዋል فسال عنها النبي صلى الله عليه وسلم ያቺ ሴት የተገባች ለዛሬ ያዩሃትም ነብዩ አለይሂ ሰላቱ ወሰለም فقالوا ሰዎች አሉ ማተት بمعنى انها ماتت ሰው ሞተች እኮ እና ቀበርናት አሏቸው فقال ነብያችን አለይሂ ሰላቱ ወሰለም አሉ አፈላ ኩንቱም አዘንቱሙኒ ለምን አልነገራችሁኝ ማለት በሞተችበት ሰዓትና በሰገዳችሁበት ሰዓት ለምን አልተነገረኝም ትገርማላችሁ ማምን ወቃቀሳቸው ፈካአነሁም ይመስላሉ ሰዎቹ ሶገሩ አምራሃ የሴትዮዋን ጉዳይ ያስተናነሱት ይመስላሉ ለህፃን ሰዎችን አንጠራ የለ ለዚህ ለተባ ሰራተኛ ነብያችን አናገርም ብለው ጉዳዩን ያስተናነሷት ይመስላሉ መስጊድ ያጸዳች እንደተቀለ እንደቀላ ሰው አዩት فقال دلوني ያሉ እስቲ ያሳዩኝ ቀብሯን አሉ አላ ቀብራ ቀብሯን አሳዩኝና እዛው ልስገድባት አሉ ፈደሉ አመላከቷቸው ይሄ ነው ሲያቀብር ብለው فصلى عليها እዛው ቀብሩ ላይ ሰገዱባት متفقون عليه ቡኻሪና ሙስሊም እዚህ ጋር በደንብ ያዙ ቀብሩ ላይ መስገድ ክልክል ነው በዛ በኩል አሁን ደግሞ ቀብሩ ላይ ሄደው ሰገዱባት እያለ እርሳቸው ራሳቸው ወደ ቀብር አትስገዱ ቀብር ላይ አትስገዱ ብለዋል አሁን ግን የተቀበረችው ሴትዮ ላይ ሄደው ቀብሩ ላይ ሰገዱ እያለ ነው ወዛደ ሙስሊሙን ሙስሊም ጨምሯል ዘገባው ላይ ثم قال ከዚያም አለ ማን ነብያችን አለይሂ ሰላም አሉ ان هذه القبور እነዚህ የምታዋቸው ቀብሮች መምሉአቱን ዙልመተን በጨለማ ተሞልተዋል ድቅድቅ ያሉ ጨለማዎች ሆነዋል አሉ በማን ላይ አላ አህሊሃ በተቀበሩ ሰዎች ላይ ማለት ነው ወኢነ الله الله ينورها لهم ለነርሱ ያበራላቸዋል ቢሶላቲ በመስገድ عليهم እነርሱ ላይ ወይም ቢዱዓኢ ማለት ነው ቢሶላቲ ማለት ቢዱዓኢ عليهم በእነዚህ በቀብር ባለቤቶች ላይ ዱዓ በማድረግ አላህ ጨለማውን ያነሳላቸዋል ብለው ዱዓ አደረጉ ወይም ሰገዱ ይላል ቀብር ላይ አትስገዱ ማለት ከሶላተ ጀናዛ ውጭ ያለን ሶላት ማለት ነው አሁን ቀብር ላይ ሰገዱ ማለት ሶላተል ጀናዛ ያልሰገደ ሰው አልሰገደበት ሬሳ ላይ ተቀብሮ ካገኘው ቀብሩ ላይ ሳይቀበር ካገኘው ሳይቀበር መስገድ ይችላል እንስማማ ሐዲሱ ሶላተል ጀናዛ ሆኖ ያልሰገደ ሰው የሰገደ ሰው አይደለም ያልሰገደ ሰው ተቀብሮ ካገኘው ቀብሩ ላይ መስገድ ይችላል ይሄው ነብዩ አለይሂ ሰላቱ ወሰለም እንዲያደረጉት ሌላው ጨለማ ናቸው መቃብሮች አሁን ሰገዱባቸው ዱዓ አደረኩላቸው አላህ ብርሃን ሰጣቸዋል ብለዋል እንግዲህ አላህ ሳውቃቸው ነገር ነው በዚህ ቀይሰን እኛም ይሄን ስራ እንሰራ طيب تقوم المسجد ما تكنس المسجد وتخرج قمامته وتنظفه ስሟ ማን ነው የሴትዮዋ ስም አለ መስጊድ ያጠጣችው ሴት ሞተችና ሌፍ ቀበሯት ነብያችን ጠየቁ ከዛ ነገሯቸው ወደ መቃብሩ ላይ ሰገዱባት ብሎናል ሰፊዮዋ ማን ትባላለች ኸርቃ ትባል ነበር ይላሉ ኸርቃ الله وكنيتها ኡሙ محجن متى ልዩ መጠሪያዋ ኡሙ محجن ትባል ነበር طيب افلا كنتم هلا كنتم ለምን አልነገረ አልነገራችሁኝም አለም አዕለምቱሙኒ ማለት ወአخبرቱሙኒ ለምን አልነገራችሁኝም ነው ነገሩን ያልነገሩባቸው ምክንያት ጉዳዋን ያሰናነሱ ይመስላል ከነቢያችን ጋር ምን አገናኝቷል ለሷ ይሄን ተደሰምና እንገላታው ብለው ያጣጣሏት ይመስላሉ ነው ዘጋቢ على اي حال አንድ ሰው ሞተ ተሰገደበት ያልሰማና ያላወቀ ሰው ከተሰገደ በኋላ አገኘው ለራሱ መስገድ ይችላል ከተቀበረ በኋላ የሚደረሰ ሰው በቀብሩ ላይ መስገድ እንደሚቻል ነው ሶላተ ጀናዛ ከሶላተ ጀናዛ ውጭ ሆነ ግን አይቻልም ኢማሙ አህመድ من يشك في الصلاه على القبر فهي شريعه ثابته لا ينبغي انكارها ሰው ከተቀበረ በኋላ ቀብሩ ላይ መስገድ የሚያጠራጥረው ሰው ካለ ይስማ ይወቅ ይሄ ሸሪዓችን ያረጋገጠው ጉዳይ ነው ይቻላል መስገድ ብሏል አንዳንዶቹ ለነብያችን ኻስ ነው መቃብር ላይ መስገድ ለሳቸው ካስ ነው ሌላው ይስገለማት አያስችለንም የሚሉም አሉ ምን خصائص ነብዩ ከተባለ ደግሞ ማስረጃ ያስፈልገዋል ነብያች ብቻ የሚመለከቱ ከተባለ የሆነ ማስረጃ ያስፈልገዋል ያ ደግሞ አይገኝም ሌላው ቀብር ውስጥ የቀብሩ ባለቤት መጥፎ ከሆነ ጨለማ እንደሚደቀደቅበት ጥሩ ሰው ከሆነ ብርሃን እንደሚመጣለትም ከዚህ ሐዲስ መውሰድ እንችላለን ነው ሌላው የነብዩ አለይሂ ሰላቱ ሰላም ዱዓ በረካ ያለው ነው እኔ ዱዓ በማድረግ ይሄ ጨለማ ይጠፋላቸዋል ብለዋል ሌላው ሙስሊምን ወፈረ ቀጠነ ጠቆረ ቀላ ብሎ ማስተናነስ አይገባም ان اكرمكم عند الله اتقاكم እንጃለው ጫማ ጠራጊ ጫማ ሰፊ ወዘተ መስያ የሚያጸዳ እሱ ዝቅ ያለ የሚባል ነገር የለም طيب ሌላው ነብዩ አለይሂ ሰላቱ ወሰለም በኡመታቸው ላይ ያላቸው ተዋዱ ራሳቸውን ዝቅ አድርገው ከህብረተሰቡ ጋር ይኖሩ እንደነበር ያሳያል ተራዋን ሰራተኛ የታለች ብሎ መጠየቅ እንግዲህ አንድ ንጉስ መጥቶ ሰፈሩና አካባቢውን አውቆ የታለች እቺ መስጊድ የምታጸዳው ማለት ከባድ ነገር ስለዚህ የእሳቸውን አይነት አመራርነት ልንከተል ይገባል لكل متول امرا من امور المسلمين ከሙስሊሞች ጉዳይ ላይ ስልጣን ያለው ሁሉ ስልጣኑን በአግባቡ እንደነብዩ አለይሂ ሰላቱ ወሰለም ይጠቀመው ይገባል ለሚመራቸው ህዝቦች ማዘን መቸገር ይጠበቅበታል የሚያስፈልጋቸውን ነገር የህዝቦች ጉዳይ የእኔ ጉዳይ ነው ብሎ መያዝ አለበት ነው የሚያሳየን اهتمام حتى بمثال عاديه በተራዋ ሴት እንኳን በደንብ ይቆጣጠሩና ይከታተሉ እንደነበር ነው የሚያሳየው ሌላው ዱዓ ለሟቾች ይጠቅማቸዋል በሶላት ውስጥም ሆነ ከሶላት ውጭ የሚደረገው ዱዓ ለሟቾች ይጠቅማቸዋል ሌላው ነብዩ አለይሂ ሰላቱ ወሰላም ጉዳት ማምጣትም ሆነ መገፍተር አይችሉም ይሄው የነዚህ ቀብር ባለቤቶች ውስጡ መቃብራቸው ጨለማ ጨለማ ሆኗል ብለው ዱዓን ያደረጉት እንጂ ጨለማውን አባረዋል አጠፋለሁ አላለም እሱ ያላህ ሰላም ነብያችን አለይሂ ሰላቱ ወሰላም ጎጂ ነገር ማስወገድም ሆነ ማምጣት ያው አይችሉም አላህ ከፈቀደላቸው ብቻ እንጂ ማለት ነው እሺ አንተ وعن خذيفة رضي الله تعالى عنه أن النبي صلى الله عليه وسلم كان ينهى عن النعيم رواه أحمد والترمذي وحسنه وعن حذيفة رضي الله عنه أن النبي صلى الله عليه وسلم كان ينهى عن النعي رواه أحمد والترمذي وحسنه والترمذي والترمذي ترمذي ترمذي ترمذي ያስገዳል ይላል طيب ምን ማለት ነው ከሁዘይፋ የተዘገበው ነብዩ አለይሂ ሰላቱ ወሰለም ካነ ነበሩ የነሃ የሚከለክሉ አን ናይ ስለ ናይ ናይ ማለት እንዲህ ያለው ጥሩ ሰው ሞተ እኮ ጎበዝ እያሉ የሞተውን ሰውዬ ጥሪ ማስተጋባት ማለት ነው ማለት የሞት ጥሪ በአንዳንድ ቦታ ጥሩን ባየነፋ ሰው ሞት የሚናገር ሰው አለ ሰው ሞቶ ሊቀብረው ነይ ማለት የሞት ጥሪ ማለት ነው የተከረከረው ግን መሶላቱ መጥራቱ ማምን አይደለም እንዴት ያለው ያገሩ ቁጥብ የነበረው ያገሩ አግማስ የነበረው ያገሩ ምንድን የነበረው ሞተ እኮ እያሉ የሚያስተጋቡ ሰዎች አሉ ይሄ አይቻልም ክልክል ነው ነገር ግን ሙተ በመስገድበት ከለሙታል ብሎ ማሳወቅ ከሆነ ችግር የለው ከማ ናን ነብዩ ሰለላሁ ዐለይሂ ወሰለም አንጃሺ የሞፋቲ የሐበሻው ንጉስ በሞተበት ሰዓት ነብዩ ዐለይሂ ሰላም ان اخاكم بالحبشه مات ولم يصلي عليه احد ሐበሻ ላይ ወንድማችሁ ነጃሺ ሞቷልና ኑ ተሰባሰቡ እንስገድበት ብለው ሷቦችን ይዘው ሰግደውበታል ዘላን ና ነጃሺ አሁን ይመጣ እዚህ ላይ ጥሪ አድርገዋል እዚህ ደግሞ ካመንሃ አን ነዕያ ከደሞ ተብሎ መጣራት አይሆንም እያለ ነው ሁለቱን የምናስማማው ምንድነው ለጉራ ከሆነ ከሷቶች ላለ ዝም ብሎ ዝናውን ለመግለጽ ከሆነ ሟቹን ጥሪ የሚያደርጉት አይቻልም ክብሩን ለመጠበቅ ከሆነ ይቻላል መስሊም ሶላት ለመስገድ رواه احمد والترمذي وحسنه نع ينع نعيا من باب نفع ينفع نفعا والاخبار بموت الشخص كلمه ብሎ ማሳወቅ ነው ان فلانا مات ለምን ለየሻዱ ጀናዘተሁ ሶላት ጀናዛ ሰዎች የሚሳተፉ መጥራትስ ይቻላል ያው ነጃሺ ይህን ሐዲስ ዘወሩ ሰዎች ሶላት الغائب አካባቢ ሬሳው የሌለ ሰው ከለሞተ ከተባለ መስገድ ይቻላል አው ከፈሸሙ አይቻልም አሉ ይቻላል ያሉ ሰዎች ማስረጃቸው የነጃሺ ነው አይቻልም ያሉ ሰዎች ደግሞ ነጃሺ የሚሰግድበት ስላልነበረ ነው አሁን ላይ ግን በየትኛውም ሀገር ሰው ሲሞት መቼም የሚሰግድ ሰው አይጠፋም ስለዚህ አያስፈልግም ይላሉ አላየሃል ትልልቅ ሰዎች እንደነ ነጃሺ የመሳሰሉ ትልልቅ ሰዎች ከሆኑ የሞቱት ሶላተ ጋኢብ ቢሰገድ ጀናዛ ይቻላል ተራ ሰው ከሆነ ግን አለመስገድ ይመረጣል ይላሉ ቀጥሉ وعن ابي هريره رضي الله عنه ان النبي صلى الله عليه وسلم نعى النجاشي في اليوم الذي مات فيه وخرج بهم إلى المصلى فصف بهم وكبر عليه أربعا متفق عليه وعن أبي هريرة رضي الله عنه أن النبي صلى الله عليه وسلم نعى النجاشي في اليوم الذي مات فيه وخرج بهم إلى المصلى فصفت بهم معنى فصف بهم وكبر عليه أربعة ከአቡ ሁረይራ ተዘገበ ነብዩ አለይሂ ሰላቱ ወሰለም የነጃሽ መሞት መግለጫ ሰጥተዋል መቼ በስንተኛው ቀን ፊልየውም الذي مات فيه በሞተበት ቀን طيب وخرج بهم ሰዎች ይዘው ወጥተዋል الى المصلى የዒድ ሰላት መስጊድ አካባቢ እና فصل فصف بهم ሰልፍ አሰሯቸው ማን ወከበረ عليه اربع አራት ጊዜ አላሁ አክበር እያሉ አሰግደዋል ስለዚህ የነጃሺ መሞት አሳውቀዋል ያሳውቁበት ምክንያቱ አሁን የሚሰገድበት ብለው እንጂ ሌላ ነገር አይደለም મિશ કરો وعن ابن عباس رضي الله عنه قال سمعت النبي صلى الله عليه وسلم يقول ما من رجل مسلم يموت فيقوم على جنازته أربعون رجلا لا يشركون بالله شيئا إلا شفعهم الله فيه رواه مسلم እሺ ከብኑ አባስ ተዘገበ ምን አሉ አባስ سمعت النبي صلى الله عليه وسلم يا الله መልእክተኛ ሰምቻለሁ يقول ሲናገሩ ما من رجل مسلم يموت ما من رجل ከሰው የለም ሙስሊም ሙስሊም ከሆነ የሞቱ የሚሞትና ፈያቁሙ የሚቆምበት አላ ጀናዘቲ አስከሬን ላይ ለሷተ ጀናዛ 40 رجلا ቁጥራቸው 40 ሰዎች ሆኑ አይቆሙበትም እነዚህ 40 ሰዎች ደግሞ ላይሽሪኩነ ቢላሂ ሸይአ በአላህ ላይ ምንም የማያጋሩ ሰዎች ቆመው ሰልፍ ሰርተው አይሰግዱበትም ኢላ ሸፈዓሁ ኢላ ሸፈዓሁም الله فيه አላህ በዚህ ሰውዬ ላይ ያደረጉትን ዱዓ የሸፋዓቸው ቢሆን እንጂ ማለት ምልጃቸውን የተቀበላቸው ቢሆን እንጂ ጌታ ማሮ ማሮ ማሮ እያሉ አሳረጉ ያው አላህ ይምረዋል ሸፋዓቸው ይቀበላቸዋል ማለት እ ሶስት ሰልፍ መሆኑ ይወደዳል በነገራችን ላይ ሶላተ ጀናዛ ላይ ሶስት ሰልፍ መሆኑ ተወዳጅ ነው የሆነ ሰው ሙስሊም የሆነ ሰው አይሞትም ከዛ ቀብሩ ጋር ራሱ አይገኝለትም የነሱ ባላ ማያጋሩ ዱዓቸውን አላህ ተቀብሏቸው ሰውየው ወደ ጀነት እንዲያመራ ያደረገው ይሆን እንጂ ሶላት አለ ጀናዛ ሸፋዓ ነው ማለት ምልጃን ላከማረው ያለ ሰጋጆቹ ለሟች ነው የሚያደርጉት ቁጥሩ የሰጋጆች ቁጥር በበዛ ቁጥር ደረጃው ከፍ እያለ ይመጣል ሌላው ሶላተ ጀናዛ ላይ ያው ብዙ ቁጥር ቢገኝ ደስ ይላል አላያ ያሉ ሰዎች ሶስት ሰፍ ይሁኑ ብላ ይላሉ ወለው ካን ማሙሙን ሲተቱ አሽኻስ ስድስት ሰዎች ቆይ ቢሆኑ የሚሰግዱበት ሶስት ሰልፍ ያዘባ ሁለት ይሆን أن رسول الله صلى الله عليه وسلم شهد جنازته وهو سابع سبع የሰባቱ ሰባተኛ ነበሩና فامرهم ان يصفوا ثلاث صفوف خلفه ከኋላቸው ሶስት ሰፍ ሆነው እንዲቆሙ አዘዋቸዋል فصف ثلاثه واثنان وواحد خلف الصف فصلى على الميت ثم انصرف ሶስት ሰልፍ አደረጉ فصف الثلاثه صف كذا واثنان ሁለት ሰው ከዛ አንድ ሰው خلف الصف فصلى على الميت سبلوا بهذا المكان فما تنفع شفاعه الشافعين سبحان الله የሚሰገድበት ሰው ሙስሊም መሆን አለበት ካፊር ከሆነ ሸፋዓቱ ተቀባይነት የለውም ሰጋጅም የሚሰገድበት እሺ ቀጥሉ وعن سمرة بن وعن سمرة بن جندب رضي الله عنه قال صليت وراء النبي صلى الله عليه وسلم على امرأة ماتت في نفاسها فقام في وسطها متفق عليه وعن سمرة بن جندب رضي الله عنه قال صليت وراء النبي صلى الله عليه وسلم على امرأة ماتت في نفاسها فقام وسطها متفق عليه يا هنا حادث ደግሞ በመውለድ የሞቱ ሴቶች ይሰግድባቸዋል ወይ? አዎ እንፋሳ ላይ ያሉ ወራባ ላይ ያሉ ቢሞት ይሰግድባቸዋል አይታተባል እንጂ እና ከሳቸው በኋላ ቁም የነበረው ሆነ ሴትዮ ላይ በንፋሳ ላይ ያለች በወልድ ላይ ያለች ሞተች ሰገዱባት ሲሰግዱ አቋቋማቸው ምን ይመስላል ሲባል መሃል ላይ ነው የቆሙት ለምንድን ነው ወንድ ከሆነ ወደ ራሱ ወደ ደረቱ ጠጋ ብሎ ይላል ሴት ከሆነች መሃል ላይ ያው ኢማሙ ከመሙ ከመእሙሞች እንዲጋርዛቸው ሴቶች ምን ጊዜ መሸፈናቸው መስተራቸው የሚፈልገው በሃያታቸው እያሉ ከሞቱም በኋላ hatta ቀብር ላይ ረሳ ሲገባ ከላይ ጋቢ ተዘርግቶ ተሸፍኖ እንጂ እንደዚህ ብሎ አይገባም የሴቷ ሲሰገድባትም ኢማም የሆነ ሰው ከፊት ያው ጋርድ ያደርጋል ለመሙሙ መሐል ላይ መሆኑ እንዲጋር ነው የዛን አካባቢ ሰውነት እንዲጋር ተፈልጓል ስለዚህም አሰጋጅ የሆነ ሰው መሐል ላይ ሴት ከሆነች መሐል ላይ መቆም አማማ አጂዘት ይላል ምን እንደበለው አጂዛ ኋላኛው ዳለ ነው እንደምትዛካቢ ያንዲ ሸፈን ነው የሚለው ወል ሙስተሐብ ወይላ ፈልዋጅብ استقبال جزء من الميت ያው ሸሪዓው የሚፈልገው ከአስከሪኑ አካል የተወሰነ ጫፍ እንዲያገኝ ብቻ ነው የሚፈልገው ነገር ግን የበለጠ ሰተር እንዲያደርግ መስገድ ሲፈልግ ይሄው አሁን ማለት እንደቆም ሆኖ ይሰገዳል ምናልባት በኒፋሳ ላይ ያለች የሞተ ሴት ሸሂድ ናት እንደማለት ወዱን ታሞ የሞተ ውሃ የሰጠመ የሆነ ነገር ፈጭቶት የሞተ ሸሄድ ነው ነገር አለ ሸሄድ ደግሞ አይታጠብም ብለን ነበር ባለፈው አይሰገድም ብለን ነበር አሁን ደግሞ ሰገድባት እያለ ነው በኒፋሳ ላይ ሞታ ሸሄድ ነው በምትባሉ ከበሰገድባት እያለ ነው ስለዚህ ይለያል ማለት ነው ሸሄድ ሲባል ሸሄድ ዱንያ ወላ አኺራ ይባላል ዱንያ ላይ አኺራ ላይም ሁለተኛው ሸሂደል ዱንያ ማለት ሸሂደል አኺራ ማለት ነው በአኺራ ብቻ ሸሂድ የሚባል አለ አሁን የቆዲ ማም ንፋሳ ማም ላይ የሞተ ሰው ምን እሱ ይታጠባል ይሰግድበታል ቀጥሉ What? وعن عائشة رضي الله تعالى عنها قالت والله قد صلى رسول الله صلى الله عليه وسلم على ابني بيضاء في المسجد رواه مسلم وعن عائشة رضي الله عنها أنها قالت والله لما صلى رسول الله صلى الله عليه وسلم على ابني بيضاء في المسجد رواه مسلم عائشة ናቸው ሐዲስ የዘገቡት ምንድነው ማለት የፈለጉት በአላህ ምላለሁ ነብዩ አለይሂ ሰላቱ ወሰለም ሰግደው ሷተ ጀናዛ على ابن بيضاء في المسجد የበይዳ ሁለት ወንድ ልጆች ላይ ማለት ነው ከበይዳ ሁለት ወንድ ልጆች ላይ ሰግደዋል የት ፊል መስጂድ መስጂድ ውስጥ ሶላተ ጀናዛ እንደ ሶላት መውጣቱ ይወደድም መውጣቱና ሜዳ ለመስጊድ ቢወደድም መስጊድ ቢበቃል ነው ان عمر صلى على ابي بكر في المسجد وان صهيبا صلى على عمر في المسجد سبحان الله ያው መስጊድ ውስጥ መስገድ ይቻላል ሰላተ ጀናዛ መስጊድ ውስጥ መስገድ ይቻላል ነው መስጊድ ከሆነ ሴቶች መከተላቸው አይቀርም ዘፋል ሜዳ ግን እንዲያው ታዘዋል على اي حال لقد صلى رسول الله على ابن بيضاء في المسجد መስጂዱ ሰግደዋል እያለ ነው እሺ الرحمن بن أبي الليل قال كان زيد بن أرقم رضي الله تعالى عنه يكبر على جنائزنا جنائزنا أربعا وأنه كبر على جنائزة جنازة خمسا فسألته فقال كان رسول الله صلى الله عليه وسلم يكبرها راه مسلم والأربعة وعن عبد الرحمن ابن أبي ليلى ابن أبي ليلى قال كان زيد بن أرقم رضي الله عنه يكبر على جنائزنا أربعة زيد بن أرقم የተባለው ሰሃቢ አላሁ አክበር የሚለውን አራት ጊዜ ነበረ እኛ ሟች ላይ አራት ጊዜ ተክብር አድርግ ነበር አለ وانه كبر ነገሩ ጉዳዩ ከበረ አላሁ አክበር አለ አላ ጀናዘትን ሆነ ጀናዛ ላይ 5 አምስተኛ فسالت ጠየቁት فقال መልሰጠኝ كان رسول الله صلى الله عليه وسلم يكبرها في መልሰጠኝ ያለት ነብያችን ያደርጉ ስለነበር ነው አሁን አምስት የከበርኩት በማለት ገለጸ رواه مسلم الاربعه وعن علي رضي الله عنه أن النبي كبر على سهل بن حنيف ستا وقال إنه بدري سبحان الله من الملو أنه كبر على سهل بن حنيف سهل بن حنيف የሚባሰው ይላይ አላሁ አክበር ብሏል ያሽን ስንት ስተን ስድስት ጊዜ ለምን ስላቸው በድር ነው በድር ላይ ከተዋጉት ነው የበደር ሰዎች እንደሚታወቀው የፈለጋችሁትን ስሩ ይቀሩ ብያቸዋለሁ የተባሉት رواه سعيد بن منصور واصل في البخاري فلحساب البخاري ላይ ያለ ሐዲስ ነው ስለዚህ አሁን ማት የፈለገው ምንድነው ሶላተ ጀናዛ ላይ አራት ጊዜ ነው ዋና መደበኛው እንዲሁም ስድስት ጊዜ የሚደረግለትም አለ ይቻላል ማለት ነው ያሳያል ግልጽ ነው ከበረ على سر ابن حنيف ستا ስድስት ጊዜ እያለ ነው وفي روايه كانوا يكبرون على علي بدر خمسه بدر ሰዎች ላይ አምስት ጊዜ وستا ስድስት ጊዜ وسبعا ሰባት ጊዜ ይላል ኢማሙ አልባኒ في في كتاب الجنائز ላይ ያሉ ስድስት ሰባት የሚለው ففي بعض اثار موقوفه موقوف የሆኑ አንዳንድ የሚደግፋቸው ዘገባዎች አሉ አሉ ነገር ግን في حكم الاحاديث المرفوعه የሚመስላቸው ነቢያችን ካጸደቋቸው ሐዲሶች ጋር የሚመስላቸው ለምን كبار الصحابه ትልልቅ ሷሃቦች ፈጽመውታልና ይላል እሺ ኢንሻአላህ ዋናው ግን አራት ጊዜ ምን ያዙልኝ ያው እንደ ደረጃቸው አራትም አምስትም እያለ ቢመጣም በዋና ቁም ነገር ምን የምንወስደው አራት ነው ወይም ደግሞ ተሽሯል ተሽሯል ነገር አለና የመጨረሻውን አራት ነው መሆን ያለበት ይሄ ጅምሁሩ ዑለማ ተቀበሉት እሱ ነው ግን አንዳንድ ጊዜ እንዳስፈላጊነቱ ወደ አምስት ተክብራ ባደረጉ ለሚቃወም ማለት ነው በዚህ ያሳየው ይብቃ ማለት ባብ የለም طيب በሚቀጥለው 463 ምሳሌ ኢንሻአላህ هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته